ማለት አይሻ ረዲየላሁ ተዓላ እንዲህ ትላለች። እነ ፋጢማ ቢንት አቢ ሑበይሽ ሶስት ሴቶች ናቸው እዚህ እንትን ያሉት ፋጢማ ቢንት አቢ ሑበይሽ፣ እሙ ሀቢባ ቢንቱ ጀሕሽ እና ማናት አለ አምና ቢንቱ ጀሕሽ ናት መሰለኝ የዚህችው እህት የሶስቱ ሐዲስ ነው የመጣው የምንመለከተው እስቲሃባ ያለባቸው ማለት ነው። الحيض ሐይድ ማለት لغة ሐይድ ማለት የተገድ ፈየላል መፍሰስ ማለት ነው። ዝም ብሎ ውሃም ሲፈስ ራሱ ሀዶ ይባላል። ፈሰሰ ማለት ነው። መፍሰስ ነው። ሀይድ شرعا ከመጣን ሀይድ ከተባለ بوقت مخصوص على بنات آدم የተወሰነ ነገር ነው። ጊዜውን ጠብቆ የራሱ የሆነ መነሻና መድረሻ ያለው በወር በወር የሚመጣ ተመላላሽ የሴቶች ፌረን ነው። ሀይድ ሸርዓን ካየን አለበለዚያ ለማንኛውም ይሆናል ሀይድ ማለት ነው። ፈሳሽ ነገር ሁሉ ሀይድ ይባላል ነው ተለቃ عن عائشة رضي الله تعالى عنها قال عائشة እንዴት ትላለች እነ ፋጢመተ ቢንት አቢ ሑበይሽ ፋጢማ ቢንት አቢ ሑበይሽ ካነት ተስተሐቡ የበሽታ ደም በጣም ይጠናባት ነበር የበሽታ ደምና ኖርማሉ ደም ሀይዱ ጠቆር ይላል እስቲሐባው በጣም ቀይ ነው አብረቀረታ በጣም ያለው እስቲሐባ የበሽታ ደም ካነት ነበር የተስተሐቡ የበሽታ ደም በጣም ያጠቃት ነበር فقال لها رسول الله صلى الله عليه وسلم ነብዩ እንዲህ አሏት እነ ደመል ሐይድ የሐይድ ደም አሏት የሐይድ እኮ ደም ደሙን أسود ጥቁር ደም ነው። ይታወቃል፣ ማንም ፊት ያውቀዋል ያውቀዋል። فإذا كان ذلك ያ ጥቁር ደም በሚሆንበት ጊዜ ያባል ተቀላቅሎባታልና ነው። فامسكي عن الصلاه ከመስገድ ተቆጠቢ። فإذا ካነ አልአኸሩ ሌላ ከሆነ ግን አሏት ከጥቁሩ ውጭ ማለት ነው። በጣም ቀይ ደም ወይ ነጣ ለደም በሚፈስብሽ ሰዓት ፈተወበኢ ውዱ አድርጊና ወሰሌ ስገጂ አሏት። رواه أبو داود والنسائي وصاحب ابن حبان والحاكم واستنكره أبو حاتم እነዚህ ሁሉ ሰሒህ ነው ብለዋል። እብነ ሒባን እና ሐኪም ሰሒህ ነው ብለዋል። ወስተንከረው አቡ ሐቲም አቡ ሐቲም ሐዲሱ ሙንከር ነው ይላል። አልይ ብኑ ሳቢት አን አቢይ አን ጀዲ ይዞ ነው ወጀድሁ ላይ ይቅረፍ አይታወቅም። አልይ ብኑ ሳቢት የሚባለው ከአባቱ ያ ከአያቱ የእሱ አያት ማን እንደሆነ አይታወቅም። ስለዚህ ሐዲሱ ሙንከር ነው ይላል አቡ ሐቲም። ላኪን በሌላ ሐዲስ የተረጋገጠ ስለሆነ ሰሒህ ነው። እስቲሃባ ነው። እስቲሃባ ማለት መደዳውን ደም መፍሰስ ነው። ስለዚህ በዚህ ሰዓት የትኛው ደም ነው የትኛው በሽታ ደም ነው የትኛው ኖርማል የሀይድ ደም ነው ጊዜውን ጠብቆ የሚመጣው ይቀላቀልባቸዋል ፕሮግራም። በዛን ሰዓት ነው ነብዩ አለይሂ ሰላቱ ወሰላም ባህሪ ነው የነገሯል። መጀመሪያ ግን የሚቀደመው ምንድን ነው? አድ ምንድን የሚቀደመው? አደ ከዛ ተሚዝ ከዛ ጋሊብ እንደዚህ ነው የሚቀደመው። አንድ ሙስተሐባ የምትሆን ሴት ከአሁን በፊት ይሄ በሽታ ከመፈጠሩ በፊት ስንት ስንት ቀን ነበር ከየወሩ የምታየው እንላታለን። እኔ ሰባት ሰባት ቀን ትላለች። መካከል አካባቢ ነው መጨረሻ ነው ምንድነው እንላታለን። አይ መካከል አካባቢ ላይ ይሄ አደቷን ትከተላለች፣ አደቷን ትከተላለች። ከዛ ከጠፋ ከሚዝ ወደ ከለር መለየት በሽታ በምን መለየት ኖርማል እንደምና የሀይድ ደም ይለያል። በከለርም ይለያል፣ በውፍረትም ይለያል፣ በተለያየ ነገር በሽታውም ይለያል። አንድ በዛ ትለያለች። ሶስተኛ ሌላ ምንም ነገር እኔ በከለርም ተመሳሳይ ነው ካለች እኔ አስለምጄም አላውቅም ካሁን በፊት ከጀመረ ጀምሮ የሄድም ነው ካለች የዛን ጊዜ ጋሊቡን እናይላታለን። ከየወሩ ሰባት ቀን ወይ ስድስት ቀን አብዛኛው ሴት የሚያየውን ቁጠሪ ትባላለች ማለት እዚህ የነገሩን የከለርን ምናልባት ካነት ተስተሐዱ ሐይድ በጣም ያጠቃት ነበር የበሽታ ደም ፈቃለ ለሐ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ አላት እነ ደመል ሐይድ የሀይድ ደም አለ ደሙን አስወዱ ጥቁር ደም ነው ይዕረፍ ይታወቃል ነግዛ እንላለ ሌላ ቦታ ሰውነትን ቁነጥራል ያ ማለት ያማል ትኩሳት አለ ሰኺን ትኩሳትም አለው ይታወቃል ይህንኛው ሲነሳ ይህንኛው ሲፈሳቸው ይታወቃል ፈኢዳ ካነ ዛሊክ ያ ከሆነ አለ ጥቁር ደም ከሆነ ታምስክ ያን ሰላ ከሶላት ተቆጠቢ አላወቀችም እና ነው ሰባታ ምድርስ ምናምን ይመጣችኋል فإذا كان الآخر ሌላ ከሆነ ግን ከለሩ የተቀየረ ከሆነ فتوضئ ውዱእ አድርግና ወሰልይ ስገጅ ጥቁር ጥቁሩ በሚመጣበት ጊዜ ሀይድ ነው በይና በዛ ሂሳብ ያዥውና ሶላትንም ተቆጠቢ፣ ቁርአንም አትቅሪ፣ መስጊድም አትግቢ፣ በቃ ተቆጠቢ አለ። ጾምም አቁም። ይሄ ጥቁሩ ደም አልቆ ቀይ ደም normal የሆነ ደም ወይንም ነፃ ያለ ነገር በሚፈስበት ሰዓት ገላሽን ታጥበሽ ለየሶላቱ ውዱእ እያደረግሽ ሶላት ትስገጂ ያለ ደሙ እየፈሰሰ የበሽታ ደም ስለሆነ ተንቢሃት ላይ በእንትን በስፋት ነው የቀራነው። وفي حديث أسماء وفي حديث أسماء بنت عميس አስማዕ ቢንቲ ዑመይስ የምትባለው ደግሞ እንደ አቢ ዳውድ አቡ ዳውድ ዘንድ የተዘገበ ሐዲስ ነው። አስማዕ ቢንት ዑመይስ የምትባለው امرأة ጃዕፈር ብን አቢ ጣሊብ የአቡ የጃዕፈር ብን አቢ ጣሊብ ሚስት ናት። ጃዕፈር ብን አቢ ጣሊብ ማለት የነ ዓልይ ወንድም ነው። የነ ዓልይ ወንድም ነው ጃዕፈር ብን አቢ ጣሊብ ሙዕታ ዘመቻ ላይ የተገደለ የተገደለው። ጃዕፈር እብነ ቅቤጣን አብደላህ እብኑ ረዋሓ የተገደሉ ጊዜ ሙዕታ ላይ ማለት ነው። ሁለት እጁን አጥቶ ነው የተገደለው። ተቆርጧል። ሁለቱም ነቢዩ ዓለይሂ ሰላቱ ወሰላም የጀነት ውስጥ አላህ ክንፍ ይበራል ለምናምን ነገር ብለዋል። ጃዕፈሩ ጠያር ይሉታል። በራሪው ጃዕፈር ይባላል። ለዚህ ሙዕታ ዘመቻ ላይ ነው የተገደለው። የእሱ ሚስት ናት ማናት? አስማ ቢንት هاجرت معه إلى الحبشة ሐበሻ ራሱ መጣለች። ማን አስማዕ ቢንቱ ዑመይስ አስማዕ ቢንቱ አቢ በክር አለች። የአይሻ ታላቅ አስማዕ ቢንቱ አልበክርች አስማዕ ቢንቱ ዑመይስ ናት። የጃዕፈር ሚስት ናት። ሀበሻ መጥታለች። ولدت له هناك أولاد ብዙ ልጆች ወልዳለታለች። እነ አብደላህ ብን ጃዕፈርን ወልዳለች። ተዘወጀ አቡበክር ስዲቅ በዕደ ቀትል ጃዕፈር ቢሙዕታ ሙዕታ ላይ ጃዕፈር ከተገደለ በኋላ አቡበክር ስድቅ አግብተዋታል። እና ፈወለደት ነው መሐመድ መሐመድ ብን አቢ በክርን የነ አይሻን ወንድም በአባታቸው እነ መሐመድ ብን አቢ በክርን ወልደዋል። አቡበክር ሲዲቅ ከአስማ ቢንት ዑመይስ ማለት ነው። የቲሞችን ለማሳደግ ሲሉ ሁለተኛ ሶስተኛ ሴቶችን ያገቧቸዋል። እንደዚህ አይነቶች የተጎዱት ሴቶች ማለት ነው። እና አቡበክር ሲዲቅ አግብቷል ነበር። ወተዘወጀ አልይ ብን አቢ ጣሊብ በዕደ ወፋት አቢ በክር አቡበክር ከሞተ በኋላ ደግሞ አልይ ብን አቢ ጣሊብ አግብተዋል። የወንድማቸውን ሚስት ማለት የማንን ሚስት የጃዕፈር ብን አቢ ጣሊብን ሚስት አልይ ብን አቢ ጣሊብ አግብቷታል። አቡበክርም አግብቷታል። እዛው ነው ይሄ ሁሉ እንትን ስላለባቸው አይደለም፣ ለሴት ፍላጎት አይደለም። አላማ አላቸው። ለዲኑ ብለው የሚያደርጉት ነገር ነው። ራሳቸውን መስዋዕት እስከማድረግ እስከማድረግ ነው የሚደርሱት። አንድ አይና የሆነችን ወይ ቤተሰብ የሌላትን ወይ ድህነት ያጠጣትን ወይ እድሜዋ የገፋን የሆነች በቃ ብቻ ሰው የሚያስፈልጋትን ሴት ያገቧታል። ሴቶችም ደግሞ ሴቶችም ምን አይለኝ ነበር ራሶችም ሴቶችም አይቀየሙም ነበር። ሁለተኛ ሴት ሶስተኛ ሴት አመጣህ ምን እንደዚህ አይነት ተቃውሞ አይሰሙ ማለት ያው አለ ብቻ መተቃቀፍ ነው። ለአቡበክር ስድቅ መሐመድ ብን አቢ በክር ወለደችላቸው። አቡ ጣሊብ ደግሞ እንትና አልይ ብን አቢ ጣሊብ ደግሞ የህያ የሚባል ልጅ ወልደውላታል። የህያ የነ ፋጡማ ወንድም ማለት ነው። የነ ሐሰንና የነ ሁሴን ወንድም አለ ከሌላ የተወለደ وكان عمر يسألها عن تعبير الرؤيا። እስኪ ስለ ህልም ይጠይቋት ነበር ዑመር አስማ ቢንት ዑመይስን ዑመር ስለ ህልም ፍቺ ይጠይቋት ነበር ማተት ባዕድ አለይ ከአልይ በኋላ ማንም አላገባትም የጓደኛ ጓደኛው ማግባት ይችላል ይችላል ይችላል። ግን የጓደኛህን ሚስት ማግባት የጓደኛህን ሚስት አስከድተው እንዳይ ይቻላል። ምንም ችግር የለውም። ግን ምን አንድ ነገር ምን አለ መሰላችሁ፣ ለምሳሌ እና አብደላህ ብን ዑባድ እኔ የኔ ሚስት የአብደላህ ብን ዑባዳ ሚስት ማንም አገባት አግብቶ የፈታትን ሴት ማንም አገባት ሀታ ሌላ ሰው ጋር ሂዳ ቁማ እኔ በምንም አይነት መልኩ ሚስት ሆናማ ሚስቴ ጋር የቆመ ሰው ለምን ቆምክ እንኳን ብዬ ኡዙሩን አልጠይቀውም ነው ያለው። ቀጥታ እንደሄድኩ በሰይፍ መታዋለሁ። ስለዚህ እሱ ሚስቴ ጋር ማንም አይቆም። normal ወሬ እንኳን ታወራል። የሆነ እቃ አምጪ ምናምን ጫማውን ስጪ እንደዛ አድርጊ ምን የለም። እንኳን ሌላ ወሬ ማለት ነው። የጓደኛን ሚስት ማግባት ይቻላል። ይሄውና የአቡበክርን ሚስት የአቡበክርን እንትን የፈቷትን አቡበክር ፈቷት አልያ ገባ አዎ ይቻላል፣ ችግር የለም፣ ችግር የለም። የዘይድን ሚስት እኮ ነብዩ አግብተዋል አይደል? ፈለማ ቀባ ዘይዱን ከአ ዘይድ ማለት የነብዩ ልጅ ተብሎ ራሱ እስኪጠራ የነበረውን ማለት ነው። ዘይድ ማለት ዘይድ ብኑ መሐመድ ተብሎ ነበር። የዘይድን ሚስት ነብዩ عليه الصلاة والسلام አግብተዋል። ይልዳት normal እያለ በህይወት እያለ አ ይቻላል፣ በህይወት እያለ ራሱ ይቻላል። ግን የሆነ ጥርጣሬ ውስጥ ምናምን የሚከት ከሆነ ታጠቁ ራቀው ይቅር። ምክንያቱም እኛ መካከል አብዛኛውን ጊዜ ልንገራችሁ ወላሂ ሸሪዓ ይቻላል ማለት ነው አይደለም ማየት ያለብን ማየት መካከል ላይ የሆነ ግጭት የሆነ መቃረን የሆነ ነገር የሚፈጥር ነገር ከሆነ ከዛ ነው መራቅ ያለብን። መመልከት ያለብን የሸሪዓው ዘዋት ሳይሆን ያጎትህ ልጅ ጭቅጭቅ የሚያስነሳ ከሆነ ሆ አይበቃም ብለህ አይደለም የምትተው፣ ግን ጥሩ ካልሆነ ካልተመቻቸው ግብ ግብ ውስጥ አትግባ። ሸሪዓው ይበቃል ብለን ሸሪዓው ይበቃል የሚበቃ ነገር ሁሉ ህዝብ ውስጥ አምጥተን ትርምስ የሚፈጥር ከሆነ ትቶዋለህ። ጀዋዝ ሙባህ ነገር ትተዋለህ። ዋጅብ ቢሆን እሺ ሌላ ነገር ነው አንደራደርም እንላለን። ሙባህ ነገር ግን እንተዋለን። ግን አንድ ሰው ቢያገባ አትቀየሙ ብለን ልንነገር እንችላለን። ይበቃል። ምን ሐይሱ ጀዋዝ ይበቃለታል። የጓደኛው ሚስት ማግባት ምን ሐይሱ ጀዋዝ አይበቃም ብሎ ምን አይበቃም ማለት ይሰራል አይበቃም ብሎ ኢንካር አድርጎ እኮ ነው እንዴት ማለት እንዴ? ለምሳሌ የክርስትና ጎት ልጅ ማግ- ማግባት ይቻላል አይደል? የልጅቷ ጎት አይበቃም ካለማ የግድ አይበቃም ያለውን ጀዋዝነቱን ለመግለጽ ነው ትችላለህ። ምንም አይደለም። እንትን ለማስተማር የምታደርገው ነገር ነው ያንኛው ግፊት في حديث أسماء بنت عميس عند أبي داود ወልተጅልስ ፊ ሚርከኒን ነብዩ አለይሂ ሰላቱ ወሰላም ምን አሉ? ወልተጅልስ ትቀመጥ ፊ ሚርከኒን ሚርከን ላይ ትቀመጥ አሉ። ይሄ ማለት እንትን ውሃ መያዣ እንትን ነገር ነው። ምን ልበል ሳፋ ነገር ማለት ነው። ሳፋ ነገር ቆሪ ሳፋ ምን ነገር ምን እቃ ነገር ነው። ስትቀመጥበት ደሙ እዛ ሲንጠባጠብ ውሃው ላይ ሲያርፍ color ኡን እንድትለይበት እኮ ነው። ሌላ ምንም አይደለም። እኔ ላይ ትቀመጥ አሉ ነብዩ عليه الصلاة والسلام። እንደ አቢ ዳውድ ولتجلس ትቀመጥ ፊ ሳፋው ላይ ትቀመጥ فإذا رأت صفرة ነፃ ያለ ነገር ካየች ከውቀልማ ከውሃው በላይ ያለ ያሰፈፈው ነገር ሽሮ መሰል ነገር ከሆነ ፈልተቅተትል ሊዙህር ለዙሁር ትታጠብ ወለአስር ለአስርም ገስለ ዋሒደን አንድ ትጥበት ለዙሁርና ለአስር አንድ ትጥበት ወተቅተሲሉ ሊልመግሪብ ወልዕሻ ለመግሪብና ለዕሻ ደግሞ ገስለ ዋሒደን አንድ ትጥበት አጠጋግታ ማለት ነው ወተቅተሲሉ ሊልፈጅሪ ለሱብሂ ደግሞ غسلا አንድ ራሱን ዋሂደን ራሱን የቻለ አንድ ትቅደር ወተተወደኡ ፊማ በይነ ዳሊክ በዛ መካከል ለየወቅቱ ውዱ ታድርጋለህ። ዙሁርን ወደ አሱር ታምጠው ዘጠኝ ሰዓት ምናምን አካባቢ አሱሩን ወደ አወሉ ታምጠውና መካከል ላይ ሻውር ትወስድና ዙሁርን ወዲያው ሰግዳ ወዲያው አሱር ይገባል። አንድ ትቅረት ለሁለቱ ማለት በማሸጋገር መግሪብን ትንሽ ታሳልፈውና ኢሻን ቀደም አድርጋ ታመጣው መካከል ላይ ትታጠብና መግሪብን ሰግዳ ወዲያውኑ ትንሽ ቆይታ ደግሞ ኢሻን ብትሰግድ አንድ ትቅረት ለሁለቱ ማለት ነው። ይህን አድርገዋል። ማድረጉ ሙስተሐብ ነው ብሎ ተይሚያ የሚል ማድረጉ ሙስተሐብ ነው። አይማዎች ግን የለም ነው ሶስቱ አይማዎች ለኢማሙ ሻፊዒ ማለት ነው። ገላ ትጥበት የለባትም። ራጅሑም ያ ገላ ትጥበት የለባትም። ገላ ትጥበት የለባትም። ገላ ትጥበት አንድ ጊዜ ብቻ ከሀይዷ ስትጠራ ወይንም ሀይድ ነው ብላ ያሰበችው ጊዜ ሲያልፍ ገላዋን ትታጠባለች። ከዛም በኋላ ለኩል ወቅትን ውዱ ብቻ ነው እንጂ የምታደርገው ገላ ትጥበት የለባትም። ገላ የለባትም አይወጅብባትም። ብታደርገው ሙስተሐብ ነው ይላሉ። ብታደርገው ተግባባን። አራቱም አይማዎች የለባትም ነው አራቱም አይማዎች ገላ ክትበት ላይጅቡ አለይሃ ልጉስሉ እንደ አልአርባ አራቱ መዛብ አይወጅብባትም ነው የሚለው ነው። አይወጅብባትም ገላ ክትበት አይወጅብባትም። አንዲት ሴት የሀይድ ጊዜ ነው ብላ ሰባት ቀን ቆጥራ በሰባተኛው መጨረሻ ላይ ገላዋን ትታጠባለች። ለምን? እስከ ዛሬ ያለፈው ሀይድ ስለሆነ። ከዛም በኋላ ግን ደም በፈሰሰ ቁጥር በየወቅቱ መካከል ላይ ገላ እየታጠበ ሁለቱም ታጠጋጋ የሚባለው ነገር ሙስተሐብ ነው፣ ብታደርገው ጥሩ ነው። ወላኪን ላይ ይጅቡ አለያ አይወጅብባትም። ሀዳ ሁራጅ ትርጉምስ ግልጽ ነው። ገብቷችኋል? መጀመሪያ ሐዲሱ ከገባችሁ ነው ኺላፍ የሚገባች። ሐዲሱ ገብቷችኋል? ሐዲሱ ምንድን ነው የሚለው? በሁለት ወቅቶች መካከል እያጠጋጋች አንዳንድ ፍጥበት ታብ ለዙሁር አንድ ገላ ፍጥበት፣ ለአሱር ሌላ፣ ለመግሪብ ሌላ፣ ለኢሻ ሌላ አምስት ወቅት አትታጠብም። ሶስት ወቅት ነው የምትታጠበው ማለት ነው ገላ ፍጥበት። ዙሁርና አሱርን ታጠጋጋቸውና አንድ ፍጥበት መካከል ላይ ታጥባ ዙሁርን ሰግዳ ወዲያው ነው አሱርን ውዱ ለሁሉም እያደረገች መግሪብና ኢሻ መካከል ላይ አንድ ፍጥበት ለዚህኛውም ከፊት ላለው ይሆና ይሆናል ለኢሻም ይጠቅማታል። ሱብሂ ደግሞ ወደ ኢሻም አይመጣም ወደ ዙሁርም ስለማይሄድ ለብቻው አንድ ፍጥበት ይህንን ይሄ ግልጽ ነው። ውዱ ግን ለየወቅቱ ነው የምታደርግለት። ሙስተሐባ ፊት ገላ ሶስት ወቅት ብቻ ነው የምትታጠበው። ለአሱርና ለዙሁር መካከል ላይ ዙሁር ላይ ሰባት ሰዓት ላይ መታጠብ የለባትም ማለት ነው። ሰባት ሰዓት ላይ ታጥባ ከሰገደች ለአሱር ሌላ ስጥበት ላይ ያስፈልጋል። ዙሁርን ማሳፈር አለባት ማለት ነው። ለዚህ ብላ ይሄ ሙስተሐብ ነው። ይሄንኛውን ተጠቅመው ሙስተሐብ ነው የሚሆነው መምሉት እንጂ ዋጅብ አይሆንም። ሌላ ሙስሊም ላይ ያለ ሐዲስና ሶሒህ የሆኑ ሐዲሶች ላይ የተዘገበ ሶሒህ የሆነ ሐዲስ አለ። አዎ ሰለሰል በውል አለ፣ ሰለሰል ሪህ አለ፣ ሰለሰል መንይ አለ፣ ሰለሰል መድይ አለ። መድይም እንደዚህ ሆኖ መድይ የሚበዛበት ሰው ገላ ፍጥነት የለበትም፣ አይወጅብበትም። ገላ ፍጥነት አይወጅብበትም። እስቲንጃ አድርጎ ለየወቅቱ ግን ምን ማድረግ አለበት? ውዱ ማድረግ አለበት። ውዱን ማድረግ ያለበት ጊዜው ከገባ በኋላ ቀረብ ብሎ ማለት ነው። ይሰርብ አይ ማለት ማሰር አለበት። ልቅ ማድረግ የለበትም። ዝም ብሎ መተው ሳይሆን በፌስታል ነገር ወይ በሆነ ነገር ጫፉን ማሰር አለበት። የሚንጠባጠበው ነገር እዛው ፌስታሉ ላይ እንዲቀር ማለት ነው። ማሰር አለበት። ሙስተሐባውም እኮ ማሸግ አለባት ሄዱ እዛው እንትኑ ላይ እንትን የሀይድ መከላከያ ምናምን ነገር አላቸው ምን ነበር ባለፈው እንትን ላይ ቀርተነዋል። ሞዴስ ምናምን የሚባለው ማለት ነው። እሱ ላይ ይቀራል ጀምር ደሙ ላይ ይፈራል። ሰለተሪህ ያለበት ምንም ምንም ማድረግ አይችልም። የከስ እንትን ያለበት ማለት ሰለተሪህ ማለት ምንም የማያውቁም ማለት አለ አለ ወላሂ ላ ፈضحቱ ቢህ ሰለት ያለበት ሰው ዝም ብሎ ውዱ አድርጎ መቆም ብቻ ነው ባያቆም ውዱ አድርጎ ሰላት መስገድ ሰለተል መንይም ያለበት መንዩ ራሱ ሶላት ውስጥ ሆኖ ሊፈስ ሊወጣው ይችላል። አሁንም ዝም ብሎ መስገድ ነው ያለበት። ሰለት ምንም ማድረግ ያው ገላ መታጠብ ለእንትኑ አይሆን ይኖርታል። ሚርከኑ ላይ ሳህኑ ላይ ተቀምጣ ውሃ መጀመሪያ ማለት ሳህኑ ላይ መጀመሪያ ውሃ ታስቀምጥ ውሃ ትጨምርበታለች። ከዛ ትቀመጣለች ላዩ ላይ እዛ ስትቀመጥ ከሰውነቷ የሚንጠባጠበው ነገር አለ አይደል? ይሄ ደም ሀይድ ነው ወይስ ሀይድ አይደለም? እስቲ አባኑ ሲያባ አይደለም ያለው ሸክ ለማድረግ ነው። ውሃው ላይ ያንሳፍፋል፣ ነው ወደ ውስጥ አይገባም። ሲያንሳፍፍ ከላይ ያለው ጥቁር ወይንም ደም መሰል ነገር ከሆነባት ምን ታደርገዋለች? ይሄ ሀይድ ጋር ብላ ልትቆጥረው ነው። ሱፍራ ዳለቻ ነፃ ያለ ነገር ከሆነ ግን ምንድነው ማለት ነው? እስቲሃዳ ነው ልትለው ሀይድ አይደለም ማለት ነው። እስቲሃዳ ብላ የእስቲሃዳ ሁክም ትሰጠዋለች። ያንን ደም ሱፍራነት ካለው ማለት ጥቁር ደም ካልሆነ ማለት ጥቁር ደም ጥቁር color ከሆነበት የዛን ጊዜ ሀይድ ነው ትላለች። ለዛ check ለማድረግ ይሄን ዘከተው ውሃው ላይ ያንሳፍፋል ነው ማሻአላህ አለይኩም እ ገባችኋል? ለማንኛውም መትኑ ከገባችሁ በኋላ ኺላፍ ስነግራችሁ እንዲገባችሁ ኺላፍና መትኑን ካቀላቀልኩባችሁ ይቀላቀልባችኋል። መጀመሪያ ማዕነው ይግባችሁ አዳ ይሄን ብቻ ላቀላቅልና ስጋ ነው መስል ዛሬ وانا حمنا بنت جحش ابشر والله علم النبلة طيب في الحديث يشرف يقر يا سيدي عفكر አይስተቀር ምንም አያወፍር አ ናም ገብቷል። አራተኛ መስመር ሌላ ዘዴ ማለት ነው ለመለየት ደግሞ ከለር አለ ምን አለ ምን አለ አሁን ሀይድ መሆኑንና እስቲሃባ መሆኑን ቼክ ለማድረግ ነው። በከለር ተነግሮናል። እዛ ታያለ ቀን وعن حمنا بنت جحش حمنا بنت جحش حمنا بنت جحش ማናት ኪለል እስላም ቢልፈትሒ ፈስኩን ሐምና ቢንቱ ጀሕሽ كأخت أم المؤمنين زينب بنت جحش يا نبي يا مستاكتو أهتنا يا زينب بنت جحش أهتنا يا أم حبيبة بنت جحش أم حبيبة حقوقها يا زينب بنت جحش أهتنا كانت تحت مصعب بن عمير كمصعب بن عمير السر نبأت يوطاتو لجني السمامة مصعب بن عمير الذي قتل يوم أهد يتجدلونه ثم تزوجها طلحة بن عبيد الله طلحة بن عبيد الله قال أقبتواتا طلحة بن عبيد الله أقبتواتا الهوال سنة السنة طلحة بن عبيد الله أقبتواتا الهوال ስንቴት ማለት ነው። መጀመሪያ ሙስዓብ ብን ዑመይር ሚስት ነበር። ሙስዓብ ብን ዑመይር እሁድ ላይ የተገደለው ታላቁ ወጣት ነብዩን የሚመስል ማለት ነብዩን ነበር የሚመስለው አቋሙ ምኑ ፊቱ እሳቸው እሱ ሲወድቅ ባንዲራውን የያዘ የያዘው እሱ ነበር። እሱ ሲገደል ሰይጣን ቁቲለ ሙሐመድን ሙሐመድ ተገደለ ብሎ ጮኸ። በሰው በሰው ልጅ መሐመድ ተገደለ። ሱሐቦችም የተበተኑ በዛን ሰዓት ነው። ላይ ጥቃት የደረሰባቸው ብዙ ሱሐባው ከሰባ በላይ ሱሐባ የተገደለውም በዚህ ነው። እነ ሐምዛም የተገደሉት በዛኑ ጊዜ ነው። ጣር ረዲየላሁ ተዓላ አንሁ በጣም የሀብታም ልጅ ነበር። እጅግ በጣም ሀብታም ታላቅ እሱ የሄደበት ቦታ ራሱ ይሸት ነበር ይባላል። ያንን ሁሉ ትቶ መዲና ገባ። የመጀመሪያው ሰፊርም የሚባለው እሱ ነው። ኢምባሲ ነብዩ መካ ላይ ያሉ እሱን ነው የመጀመሪያ የላኩት ወደ መዲና ሲያስተምር የነበረ የሙስሊሞች ኢምባሲ መጀመሪያ ላይ መዲና ላይ የነበረው ከፊር ይባላል። ሰውነቱ የሀብታም ልጅ በጣም ስለነበረ ረሃብ ጎርቶ ተሰቃይቶ ምን ብሎ ሰውነቱ እንደ እባብ ቆዳ ተገሽጦ ሄደ ይባላል። ለምን ዱንያን አልፈልጋትም ገባው። የዛኛው ዓለም ገብቶታል። በጣም በጣም ገብቶታል። የሚገርመው አብዱራህማን ብሎ አውፍ ምግብ ቀርቦለት አንድ ቀን አለቀሰ። ለምን ታለቅሳለህ አለው። ወላሂ ለአለሁ ቀድ ኡጅለት ኢለይና ሐሰናቱና ነው የሰራ ነው መልካም ስራ እዚሁ ፍሬው ተሰጠን መሰላል። በጣም ተልከስቶለት ነው ፍራፍሬዎች፣ የተለያየ አይነት ምግብ ቀርቦ አንድ ነገር አስታውሳለሁ አለ ሙስዓብ ብን ዑመይር የሞተ ጊዜ እሁድ ላይ እሱ ሲገደል ያ ሀብታም ልጅ ያ ቆንጆ ልጅ እዛ ቦታ ላይ በለጋ እድሜ በሀያ በሀያ ዓመት እድሜ ውስጥ ሆኖ ሲሞት የዛን ጊዜ ከፈን መከፈኛ አተን በታጠቀለን ነው የቀበር ነው የተወሰነች ልጅ ነበረች ወደ ራሱ ስንሸፍን እግሩ ይራቆታል። ወደ እግሩ ስናመጣት ራሱ ይራቆትብን ነበር። ነብዩ ራሱን ሸፍኑና እግሩን ሳር አልብሱት ብለው በዛ አድርገን ቀብረነዋል ይል ነበር። አብዱራህማን እብኑ አውፍ የእሱ ሚስት ናት። ሐምና ቢንቱ ጃሽ የዘይነብ ቢንቱ ጃሽ የነብዩ ሚስት እህት ማለት ነው። رضي الله تعالى عنها قالت كنت أستحاض ትላለች ሐምና رضي الله تعالى أستحاض እኔ በጣም ሀይድ ይበዛብኝ ነበር። أستحاض ኩንቱ ኡስተሓዱ ሀይድ እንትን የበሽታ ደን በጣም ይጠናብኝ ነበር። ሀይደተን ከቲረተን ሸዲደተን ከፍተኛ የሆነና በጣም ብርቱ የሆነ የበሽታ ደን ያጋጥመኝ ነበር ትላለች ረዲየላሁ ተዓላ አንሃ። እና ምን አለች? ፈአተይቱ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣው አስተፍሲር ፈትዋ ልጠይቃቸው ህክሙ የበሽታው ደን በጣም ሲጠነክርብኝ ከቲረተን ብዙ ሸዲደተን ከፍተኛ የሆነ እና ከአተተን ሰለላሁ ዐለይሂ ወሰለም ነብዩ ጋር መጣሁት ሰፍቲ ፈትዋ ልጠይቃቸው ፈቃል እንዲህ ይሄ ይሄ ደም ሀይድ ነው ወይስ ምን ልበለው ያ ረሱላህ አልኳቸው አለ። ፈትዋ ልጠይቅ ምን ልበለው ገና ሁክም አልደረሳትም፣ ሸሪዓው አልደረሳትም ማለት ነው። ገና አሁን አዲስ ሁክም ጠየቀ። ለአሁን ሴቶችም ይሆን ማለት እነማ ሄ አሏት ነብዩ አለይሂ ሰላቱ ወሰላም። ይሄ የሚፈስስ ደም እኮ normal ስርዓቱን የጠበቀ ፔረዱን ጠብቆ የሚመጣ ደም አይደለም አሏት። እነማ ሄ ረክበቱም ሚነ ሸይጣን ከሰይጣን የተፈጠረ የሰይጣን ምትነው ወይንም የሱ እርግጫ ነው አሏል። እሱ ረግጦሽ ነው፣ ሰይጣን ረግጦሽ ነው አሏል። ማህፀኑን ጽቧ ላይ የሆነ ጉዳት አድርሶባት ነው ሰይጣን ማለት ነው። በዛ ደም ይፈሳል፣ ጊዜውን ለቆ ይመጣል ማለት ነው። ጊዜውን ሳይጠብቅ የደም ማህፀናቸውን እንደዚህ ጅን ምናምን ነገር ያፈታቸዋል። በጣም ራሱ እንዳያረግዙ የሚያደርገው አብዛኛው ያስ ነው ያደርጋል። ያለ ጊዜው እንዲመጣ ያደርጋል። በደም እንዲመቱ ያደርጋል። ደም ያለ ጊዜው እንዲመጣ ያድርጋል። ብዙ ነገራቶችን ይፈጠናል። ሰይጣን ለዓነሁ ነስላ ሩቃ ካለ ይድናል። ዕርቅ የሚባለው አዎ፣ በሌላ ሐዲሳችን እየገለጽ ዕርቅ ያሉት ይህንን ሄረኩተ ተበመነ ሸይጣን የሰይጣን ምት ነው፣ የሰይጣን እርግጫ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሌላ ቦታ ደግሞ ዕርቅ ብለውታል። የደም ስርሽ እንትን ማህፀንሽ ውስጥ ማህፀን ግድግዳ ላይ ያለው የደም ስርሽ ስለተጎዳ ነው ማለት ነው። ዕርቅ ነው ማለት ነው። ይሄም ያው ነው። ሩክሰቱን ምን ሸይጣን ረክሰቱን ምን ሸይጣን የሰይጣን ምት ነው አለ። አይጧዕመቱ ወበርባ ምት ወብቶች ነው። ስለዚህ ምንድነው ማለት ነው? የጉዳት ውጤት ነው እንጂ ኖርማል ሀይድ ጊዜውን የጠበቀ ሀይድ አይደለም ማለት ነው። فتحيضي ሀይድ ብለሽ ቁጠሪ ستة أيام ስድስት ቀን أو سبعة أيام ወይ ሰባት ቀን ወይ ሰባት ቀን ቅድም ምን ነበር የተነገረን በዛኛው ሐዲስ በፋጢማ ቢንቱ አቢ ሁበይሽ ሐዲስ ምን ነበር የተነገረን? መለያው ምን ነበር የተነገረን? color ነበር የተነገረው። አሁን ደግሞ በቀን ገደሉ። ሀይድ ብላ እዛ የምትቆጥረው color ኡን እያየች ነበር። color ኡ ጥቁር ከሆነ ሀይድ ነው በይ፣ ጥቁር ካልሆነ ደግሞ የበሽታ ደም ነው በይ ነበር አለ። እዚህ ደግሞ ተመሳሳይ ነው ማለት ነው። ወይ color ኡ ተመሳሳይ ሆኖባት ይሆናል፣ ግን አማራጭ ሰጥተናል። الحمد لله። ስለዚህ ምን ተደረገ? ሰባት ቀን ወይ ስድስቱን ቀን ሀይድ ነው በይ ሌላ ቦታ ደግሞ ዓደትሽን ቁጠሪ ያስለመድሽው ብለው ደግሞ ሌላ ቦታ ኡማ ሐቢባን ደግሞ ጠይቀዋል። ሌላ ቦታ ማለት ነው። ስለዚህ ሶስቱን አንድ ላይ ሲይዙ ከሶስቱ ምንን ያስቀድማሉ ነው ያልኳችሁ። መጀመሪያ የሚቀደመው ምንድን ነው? የበሽታ ደም የሚያጠቃቸው ሴቶች መጀመሪያ ምንድን ነው የሚቀደሙት? አደት ነው መጀመሪያ ያስለመደችውን ይህ በሽታ ከመምጣቱ ነው። አንድ ቀጥሎ እ ቀጥሎ ተምይዝ ነው። ተምይዘን ሳልሕ ከለሩን በመከተል ሌላ ቀጥሎ ሰባት ቀን ወይ ስድስት ቀን እንደ ሌሎች አብዛኛው ሴት የሚቆጥረው ትቆጥራለች ማለት ነው። ቅደም ተከተሉ ይሄ ነው። ሐዲሱን ግን ስንቀራ መጀመሪያ የፋጡማ ቢንት አቢ ኹበይሽ ነው፣ ከለር ነው። አሁን ቀጥሎ ያለ የሐምና ቢንት ጀህሽ ነው፣ ቀን ነው። ሰባት ቀን ወይ ስድስት ቀን ያለውና ያመጡልን ፈተሐየቢ ሐይድ ነው በይና አስቢ ሲተተ አያም ስድስቱን ቀን ወይ ሰባተ አያም ወይ ሰባት ቀን ሐይድ ነው በይና በሂሳብ ያዥና ثم اغتسلي ሰባት ቀን ወይ ስድስት ቀን ሲጠናቀቅ ገላሽን ታጠቢ ገላሽን ታጠቢ ثم اغتسلي ከዛም በኋላ ማለት ከዛም በኋላ ገላዋን የምትታጠበው ከምን ስትወጣ ነው ስድስቱ ቀን ወይ ሰባት ቀን ያለችው ሲያልቅ ነው ገላዋን ታጥባ ሶላቷን ትጀምራለች ሊኩል ወቅቲን ትታጠባለች ወይ የለም ለሁለት ወቅት አጠጋግታ ትታጠባለች ወይ? አዎ አለ። በሰነድ ደረጃ በሐዲስ ደረጃ ተዘግቧል። የማን ሐዲስ? የአስማ ቢንት ዑመይስ ሐዲስ ነግሮናል። ወላኪን ራጅህ አይደለም። ራጅሖ የለባትም። አንድ ጊዜ ብቻ የምትታጠበው ከሀይዷ ስድስት ቀን ሲያል فإذا استنقيت ስትጠሪ አሏት فصلي ስገጂ أربعة وعشرين ሀያ አራት ቀን أو ثلاثة وعشرين ወይ ሀያ ሶስት ቀን ሀያ ሶስቱን ቀን ውዱ እያደረገች ብቻ መስገድ ሀያ ሶስቱን ቀን ሰባት ቀን ነው ካለች ሀያ አራቱን ቀን ስድስት ቀን ነው ሀይዴ ጊዜ ካለች በየወሩ ማለት ነው በየወሩ ማለት ነው فإذا استنقيت ስትጠሪ ስንቱን ቀን አርባዓተ ወዕሽሪን ሀያ አራቱን ቀን ውዱ እያደረግሽ ስገጅ ሀያ አራቱን ቀን ጀናባ እስካልሆነች ድረስ ማለት ነው። ጀናባ እስካልሆነች ድረስ ገላ ስትበት የለባትም። ውዱዋን እያደረገች ብቻ መስገድ ነው መስገድ በየሁለት ወቅት መካከል እያጠጋጋ ይውዱ ታድርጎ አዋል እንትን ገላ ታጠቦ አለ ወላኪን ራጅሁ የለባትም ነው ለኩል ወቅት አው ሰላሰተ ወዕሽሪን ወይ 23ቱን ቀን ሰባት ቀን ነው ካለች ማለት ነው 23ቱን ቀን 24ቱን ቀን ስገድ ደም እየፈሰሰ ማለት ነው ስድስቱን ቀንና የሰባቱን ቀን ብቻ ሀይድ ነው ብለሽ ቁጠሪ። ከፈለገች ትጀምር። አደት ከለላት ነው። ከፈለገች ትጀምር። ወይ ወሩ መካከል ወይ መጀመሪያ ላይ ወይ መጨረሻ ላይ ፈለገች ላይ ትጀምር። color ካለ ግን color ኡን ታስቀድማለች መጀመሪያ። አደት ካላት ደግሞ አደቷን ታስቀድማለች ብለዋል። ወሱኒ ስገጅም ወሱኒ ጾኒም وصلي ስገጅም ከኢነ ዛሊኪ ይህ ድርጊትሽ يجزئك ያብቃቃሻል፣ ከተጠያቂነት ትድኛለች፣ ችግር የለም وكذلك وكذلك እንደዚሁ ተፈአሊ አድርጊ كل شهر በየወሩ እንደዚሁ አድርጊ በየወሩ ስድስቱ ቀን ወይ ሰባቱን ቀን ሀይድ ነው በይና ሀያ አራቱን ቀን ወይ ሀያ ሶስቱን ቀን ምንም ነገር አይደለም ብለሽ ሀይዱ ያ ደም እየፈሰሰ ውዱ እያደረግሽ እስቲንጫሽን አድርገሽ ውዱ እያደረግሽ ብቻ ስገጂ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። በየወሩ አድርጉ ከማ ተሒዱ ኒሳኡ ሌሎች ሴቶች ሀይድ እንደሚያደርጉት እንደሚ እንደሚጠቀሙት ማለት ነው። ይሄ ስድስት ቀን ሰባት ቀን ከማተሒዱ ኒሳኡ ሌሎች ብዙሃን ሴቶች እንደሚቆጥሩት አንዳንድ ሴቶች ሶስት ቀን ብቻ ነው ያለባቸው። አንዳንድ ሴቶች አንድ ቀን ከነሌሊቱ ሊመጣ ይችላል። አንዳንድ ሴቶች ሰባት ቀን፣ አንዳንድ ሴቶች ስድስት ቀን፣ አብዛኛው ሰባትና ስድስት ነው። የብዙሃኑ ተተቡዕ ነው የተገኘው። ከነብዩም በሐዲስ መጥቷል። ስድስት ቀን ወይ ሰባት ቀን ያሏት የብዙሃኑን ሴት አይቶ ነው። ደግሞ አንድ ሁክሟ ያልታወቀን ሴት ወደ ብዙሃን ነው እንጂ የምታስጠጋት ወደ ናድር ሴቶች አታስጠጋት። አስር ቀንም ሊኖር ይችላል። ወደ አስሩ ቀን ሴቶች አትወስዳትም። ወደ አነስተኛዎቹ ማለት ነው። ወደ ብዙሃኑ ሴት ነው የምትጠጋው። ነብዩም ይሄ ለሌላ ሁክም ራሱ ይሆናል። ከማ ተሕዱ እኒሳ ሌሎች ሴቶች ብዛት ሴቶች እንዴት ነው? ፈኢን ቀዊቲ ከቻልሽ አላ አንቱ አክሲሪ ዙህረ ዙህርን ማዘግየት ከቻልሽ ወቱአጅል አልአስረ አስርን ቀደም አድርገሽ ማምጣት ዙሁርን ማሳአፈር ከቻልሽ ثم ከዛ ልትታጠቢ ሒነ ተጥሃሪ ትንሽ ጠራ ስትይ መታጠብ ከፈለግሽ አሏት እስቲሐዳው መካከል ማለት ነው ወቱሰሊነ الظهر والعصر ዙሁርና አስርን ከቻልሽ ጀሚዓን ሁሉንም በአንድ ላይ አጠጋግተሽ መስገድ ከቻልሽ ثم تؤخرين المغرب مغربا تأخير وتؤجلين العشاء وين عشاء قدم ما ድርገሽ ማምጣት ثم تغتسلين ከዛ ልትታጠቢ وتجمعين بين الصلاتين በሁለቱ ሶላት መካከል ሰብስበሽ መስገድ ከቻል ተፈዓሊ አድርጊ ወተግተሲሊነ ትታጠቢያለሽ ማአሱብ ከሱብሂ ጋር ወቱሰሊነ ያንን ሱብሂ ትሰግጃለሽ ራሱን በቻለ ተስለም ቃል ወሆ አዕጀቡ አምረይኒ ኢለይ ከሁሉም የሚሻለው ይሄ ነው ይላል። ይህንኛው ሐዲስ ላይ እንትና የአስማ ቢንት ዑመይስን ሐዲስ ነው ሰፋ አድርጋለሁ። ራሱ ማጠጋጋት ማለት ምንድን ነው ተባብለናል። ዙሁርን ታስአክረዋለች አስሩን ቀደም አድርጋ ታመጣዋለች። ለዚህ ነው ፈይህ ቀዊት ከቻልክ አንተ አኺር ዙረ ዙህርን ማዘግየት አሱር አካባቢ አሱር ሳይገባ ጫፍ ላይ ወቱ አጅል አልአስር አስርን ደግሞ ቀደም አድርገሽ አጠጋግታ ጫፍ ላይ ማለት ነው። አሱርም ሳይገባ ዙህርም ሳይወጣ ዙህርን ቀደም ብላ ወደ ወደውኑ አሱር እንዲገባለት ስንካከል ለመታጠብ ስመታተች ይህነ ተጥሁሪ ስትጠሪ ሰሊ ወቱሰሊ ለዙህረ ወልአስረ ጀሚዓ ሁለቱንም ባንድ ላይ በተመሳሳይ መልኩ መካከል ላይ ልትሰግጂ ثم تؤخرين المغرب وتعجلين العشاء ኢሻን አዘግይተሽ መግሪብን ቀደም መግሪብን አዘግይተሽ ኢሻን ቀደም አድርገሽ ማምጣትም ከቻል ثم تغتسلين وتجمعين بين الصلاتين በሁለት ሶላት መካከል ልትሰበስቢ በአንድ ላይ ልትሰግጃቸው በተከታታይ ማለት ነው ሌላ ስጥበት ሳይኖር ሌላ ስጥበት ሳይኖር ለሁለቱም ለየራሳቸው ተፈዓሊ አድርጊ ወተክፊሪነ መዓ ሱብሒ ሱብሒ ጋር ደግሞ ስትታጠቢ ወትሰሊል ራሱን የቻለ ደግሞ ለብቻው ታጥበሽልን ልትሰግጂ የአስማ ቢንቱ ዑመይስ ራሱ ማለት ነው ግን ራጂህ አለ የትኛውን ነው ብለናል። የትኛው ነው ራጂህ? ለኩል ወቅቲን እንትን ገላትበት የለም ገላትበት የለም። ቀጣዩ ሐዲስ ይህንን ያመጣልን። ቀጣዩ ሐዲስ አሁን የምንቀራው ሐዲስ ማለት ነው። ይበቃናል። ስለ ረዋሁ አልኸምሳ ኢለ ነሳኢ ወሰሐሁ ተርሚዚ ወሐሰነሁ አልቡኻሪ ሐዲሱ ሐሰን ነው ብሏል። ለዚህ ነው ኢብኑ ተይሚያ ማድረጉ በጣም ጥሩ ነው። ማድረጉ ጥሩ ነው፣ ሙስተሐብ ይሆናል። ወላኪን ራጅሑ አይወጅብባል ገላ መታጠብ ሊኩል ሶላትን ወይንም ለሁለቱ ሶላት አጠጋግታ አይወጅባትም። ሊኩል ወቅትን ውዱ ታደርጋለች። አንድ ጊዜ ከሀይዷ ስትወጣ ብቻ ከሰባቱ ቀን ካለቀ ስድስቱ ቀን ካለቀ ብቻ ገላዋን ትታጠባለች። ከዛም በኋላ ገላ ትጥበት የለባትም። ለሁለቱ ወቅት አጠጋግታ ምናምን ራጅህ የለባትም። ወላኪን ሙስተሐብ ነው ብታደርገው። ለምን ይሄን ሐዲስ ለመጠቀም ማለት ነው። እና ነገ ደግሞ ሶስትን እናዋለን አጠጋግታ هذا وبالله التوفيق السلام عليكم